الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب النكاح رقم الحديث 839 كتاب النكاح 839ኛው ሐዲስ ሐዲሱ አቢ ሁረይራ ነው ከሱ ላይ እንነሳለን አንድ ሰው አንድን ሴት ለማጨት ሲፈልግ በምን በምን ሊያጫት ይችላል ከዚያስ ምን ምንዋን አይቶ ቢመርጥ ይመረጣል የሚለውን ነገር ينقرنا ان شاء الله من يقرا المثنى فليتفضل مشكورا او مشكوره بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعن أبي هريرة رضي الله تعالى عنه عن النبي صلى الله عليه وسلم قال تنكح المرأة لأربعة لمالها ولحسبها ولجمالها ولدينها فاظفر بذات الدين تربت يداك متفق عليه مع بقية سبعة طيب وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم أنه قال حديث أبو هريرة ናቸው የሚያወሩት ከማን ይዘው ከነብዩ አለይሂ ሰላቱ ወሰለም ነብያችን አለይሂ ሰላቱ ወሰለም የሚቀጥለውን አሉ ይሉናል በተለምዶ ቱንከሁል መርአቱ ለ40 በተለምዶ ሴት ሴት ለአራት ነገር ተብራት ትገባለች ቱንከሁ ያው ይመርታል ያገቧታል ኒካህ ያስሯታል ማለት ነው ለአርባዕን ለአራት ነገር የሰዎች አስተያየት ሴት ላይ ያላቸው በተለምዶ በተፈጥሮ ወይም ደግሞ በተግባር እያለ እየታየ ያለው ነገር አራት ነገር ነው ለአራት ነገር ነው የሚያገቧት ማለት ከአራቱ አንዱን አይቶ ያገባል ማለት ነው አራቱም ሊገኝ ይችላል ሁለቱ ሊገኝ ይችላል አላየህ አራት ባህሪ ያላት ለማለት ነው አንደኛ ሊማሊሃ ገንዘብ አላት ከተባለ እድሜ መልክም ላይ ይችላል አንዳንዶች ገንዘብ ላይ በጣም ነው የሚመረቀኑት ስለዚህ ገንዘብ አላት ከተባለ ሷ ወጭ ማጠይቀኝም ጥሩ ኑሮ ኖራለሁ ሲል ገንዘቧን አይቶ በገንዘቧ መርጧት ያገባታል ማለት ነው ወሊ ሐሰቢሃ ሌላው ደግሞ ሐሰቧን ዘሯን አይቶ ይገባል ሐሰብ ማለት አልዒዙ ወሸረፉ ለልመርአቲ አንድ ሴት ያላት ክብር ያላት ልቅና ያላት ቦታ በቃ ሰው እንዲጓጓላትና መርጦ እንዲያገባት ያደርጋታል ማለት ነው አንድ ሐሰብ የሚለው ራሷ ያላት ልቅና ክብር ማለት ነው አው لعز اهلها واقاربها ወይም ደግሞ ቤተሰቦቿ ክብር ያላቸውና ልቅና ያላቸው ከሆኑ ከነሱ ጋርማ መጋባት አለብኝ ያለች የሌለችው ልጃቸው ይሆን አግብቼ አየዋለሁ ብሎ ይገባል ማለት ነው ሌላው ደግሞ ወሊ ጀማልሃ ሐሰብ ማዘር ነው ልቅና ነው ክብር ነው ወሊ ጀማልሃ ሶስተኛ ለውበቷ የዲሃልሽ ልጅ ሲሆን ምን ትሁን ውበቷን ብቻ አይቶ ሊመርጣት ይችላል ነው አራተኛው ወሊዲኒሃ በእምነቷ ጠንካራ እምነቷ ላይ ጎበዝ በትምርቷ በደርሷ በዲኗ በሂጃቧ በንቃቧ፣ በሐያዋ በቃ ባለው እስላም በሚያዛቸው ነገሮች ተግባራዊ አድርጋ ራሷ ላይ በድን ታን ስላደገች ሰዎች ይመርጧታል ይችን የሚመርጡ ያው ድለኞቹ ናቸው ይሄ እንግዲህ ተፈጥሯዊም እንደ ያለው ተጨባጩ ማለት ነው አጠቃላይ ግን ነብዩ አለይሂ ሰላቱ ወሰለም ከዚህ ከአራቱ ባህሪ የትኛውን ነው የሚያበልጡት የትኛውን ነው የሚመክሩን የትኛውን ውሰዱ አሉ ፈዝፈር ቢዛቲ ዲን የእምነት ባለቤት የዲን ባለቤት የሆነችውን ሴት መርጠህ አንሳ መርጠህ እጭ መርጠህ አግባ ነው ኢለም ተፍዓል ذلك ይሄን ምክሬን ካልተቀበልክና ካልተገበርከው ተሪበት ሄዳክ እጆችህ አፈሪ ብሉ ምን ማለት ነው እጅ አፈሪ ይበላል ተሪበት የዳክ የዳክ ሁለት እጆችህ ማሰና ነው ሁለት እጆችህ አፈሪ ብሉ ይሄን አረቦች ተሪበት ሄዳ ከፋዳ ይላሉ በቃ እንደው በተለምዷቸው እጆች አፈር ብሉና ይሄን አድርገው እኛም በአማርኛችን በቋንቋችን አፈር ብላና ይሄን ለምን እንዲህ ያደረከው አፈር ቢና ይሄን ለምን አደረክሽው እንላለን አፈር ቢና አፈር ብላና ተሪበት ሄዳ ከየዛ ትርጉም ነው አሁን አፈር ብላና ይሄን ታደርጋለህ እንዴ ስንል ሐቂቃ እየረገምነው ነው አይደለም እየረገምነው አይደለም አፋችን ላይ የተጻፈ ነገር ነው ዝም ብሎ ይመጣል አረቦች ላይ ማሆን ይሄን ማናውን አይሹበትም ሐሳቡን እንደው ሊናገሩ ሲፈልጉ ይሄን ነገር መስራት አለብህ መፈጸም አለብሽ ለማለት ሲፈልጉ ተርበት ይደክ ይላል እና ረሱል መሐመድ ሰላቱ ዐለይሂ ምክሩን መክረዋል ያው ይሄን ምክር በጣም አሞካሽተው ወይም ደግሞ አጥብቀው ሲናገሩ ተርበት ይደክ ብለው ተናግረዋል ነው ሚለን متفقون عليه ቡኻሪ ሙስሊም ዘግበውታል አለ ما በቅየት ሰባ ከሰባቶች ቀሪዎችም ከመዘግባቸው ጋር متفق عليه ነው ነው متفق عليه ከሆነ የሰባቶች ቢዘግቡም ባይዘግቡም ችግር የለውም ያው ሰሂህ ነው ነው እዚህ ጋር ሁለት ትርጉም አለው አንዳንዶቹ የተፍሲሩ ምንድነው አሉ ቱንካሁል ምራቱ ማለት መገባት አለባት ለአራት ነገር መገባት አለባት ማለት ነው ብሎም ተረጉሙ አሉ እኔም የሚዋጠኝ ግን ይህ አይደለም በተለምዶ በተፈጥሯዊ ለአራት ነገር ያገባታል አንድን ሴት ነገር ግን ፈዝፈር ቢዳት ዲን ነው የሚሄድ የዲን ባለቤት መርጠህ አግባ እንደ እስላም ዲን ያላትን ካገባህ ገንዘቡም ምዛው እ ውበቱም እዛው ይመጣል ሸረፉም ልቅናውም ምዛው ይገኛል ዲን ከሌለ ግን የፈለገ ውበት በአለም አቀፍ የመልክ ውድድር አሸንፋ ብትመጣ ዋጋ የለው ምንም ልታረግልህ አትችልም ቱንካሁ بمغير ሲጋ ነው መንገራው ነካሃ من باب ضربه ነበር ضربه يضرب ነካሃ ينكح ነው ነገር ግን ቱንካሁ ትድረቡ እንደምለው ቱንካሁ طيب ያው ንካህ የሚለውን ቃል በደንብ አይተናል ባለፈው መርገም አያስፈልግም لاربع ማለት አይ يرغب في نكاحها لاربع خصال ለአራት ተግባራት ሲባል ለአራት ባህሪ ሲባል አንድን ሴት ለማግባት ይመረቅኑላታል ሞራል ያገኙላታል እንደማለት አንዱ ሐሰብ ነው አልዕዝ ወሸረፍ ብለናል ወሊማሊሃ ለገንዘቧም ሲባል ተንከሁል መርአቱ ሊማሊሃ እንደማለት ነው طيب እሺ ወጀ في جمالها من ምልም ሪዋያ አለ ወሊ ጀማሊሃ እንጃ ወሊ ጀማሊሃ ለውበቷ فاظفر بذات الدين جزاء شرط محذوف اي اذا تحقق ما فصلت لك ማለት ነው የዘረዘርኩልህ እንግዲህ በዚህ መልኩ ከተረጋገጠልህ ግልጽና በማያሻማ መልኩ አንተ ግን ፈዝፈር بذات الدين ያን ጊዜ ዲን ያላትን መረጥ ዲን ያላትን መርጠህ ግን አራቱን ባህሪ ቢኖርስ ማርሽጠው ምን ይበሉ የሚባል ነገር አለ ظفر ማለት ፈዝፈር ማለት ተመከነ ተመቻችተህ ውሰድ ዲን ያላትን ቀልብ ሳይንጠለጠል ወደ ግራ ወደ ቀኝ ሰው ላማከር አላማከር ሳትል ተመቻችተህ ምንም ጥርጣሬ ሳይገባህ ምቾት ተመችቶህ ውሰድ ማለት ነው ወፉዝ بالحصول عليها واغلب غيرك بسبق اليها ማንም እንዳይቀድም ሩጥ ነው ውድድሩ ዲን ላይ ነው ተሽቀዳደ ማንም እንዳይቀድም እንዲያለችን ሴት እያለ ነው ተሪበት የዳከ ተሰቀት የዳከ ቢቱራቢ ምን الفقر ከድህነት ያው ዲሃ ሁን እንደ ማለት ነው እስኪን ካልመረጥክ ምንጊዜም ዲሃ ነህና ዲሃ ሁን እጆች አፈር ይብሉ ያው ተለምዶ ብያቸዋለሁ ዱዓ እርግማን አይታሰበትም ما يؤخذ من الحديث ነው ዋናው ቁም ነገሩ ከዚህ ሐዲስ የምንወስደው ትልቁ ትምህርት እንድነው ነው ነብዩ ሰለላሁ ዐለይሂ ወሰለም ወንዶችን ሴትን ለመምረጥ የሚገፋፋቸው ባህሪ አራት ነገር ነው ከዛ መካከል አንዳንዶቹ ሐሰቧን ዘሯን ሌሎቹ ደግሞ ገንዘቧን ያላትን ተጨብ ንብረት አይተው ማድያ ባህታ ብቻ እንደው ሌላ ምንም ሳያው ዘሯ ምንድነው ዲናላት ወይ ተሰግዳ ትጾማለች ወይ ይሄ ሁሉ ያስቡ ገንዘብ ካለ ገንዘብ ብሎ ይገባሉ ማለት ነው ሌሎቹ ደግሞ ጀማል ነው ውበት ነው የሚስባቸው ስለዚህ ውበቷን አይቶ ከጣማቻቸው ያገባሉ ሌላው ደግሞ يبحث عن عن الدين والتقى ዲኗን ያላት ትንፍራሉ የፈራች አላህን የፈራች ያብቃለች ያማቿን ሀቅ አለ የጎራ ቅጠብ ትጠብቃለች ታሳድጋለች እና እንዲህ ያለሽ ማስለቀቅም فاظفر بذات الدين አሉ አርባቡ ሰላህ የጥሩ ሰዎች አላህን ይፈራሉ የሚባሉ ቤተሰቦች ውስጥ መግባት ራሱን ችሎ ከዛው ምርጥን ሲያገኝ ደግሞ የበለጠ ይሆናል ማለት ነው አሁን የተቸገርነው አንዳንዶቹ የጥሩ የትልቅ ሰው ዘር የሚባሉት አክስ እየሆነ ተቃራኒ እየሆነ እየተገኘ ነው አላየሃል ከጥሩ ሰው ጋር የዋለ ሰው ጥሩ ነው የሚሆነው ከመጥፎ ጋር የዋለ መጥፎ ነው ከምን ጋር የዋለች ምን ተምራ መጣች እንደሚባለው ነብዩላህ ሙሳ እንኳ ምንድነው ያሉት ማንን ነው هل اتبعك على ان تعلمني مما علمت رشدا ያሉት ታስተምረኝ ዘንድ ልከተለ ሆይ ደረሳ ለሆነ ሆይ ብለው ነብዩላህ ሙሳ ነብዩላህ ኸድርን ጠይቀዋል واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم ከነዛ ከዲሆቹ ጋር ጧት ማታ ጌታቸውን ከሚማጸኑትና ከሚያሳውሱት ጋር አብረህ ከመኖር በመኖር ራስክን አስታግስ ይላቸዋል አላህ Subhanahu Wa Ta'ala አይኖችህ ከነሱ ሰዎች እንዳይነሳ አላህን ጧት ማታ ከሚያሳውሱ ሰዎች አይኖችህ እንዳይጠፉ እንዳይራመዱ ከነሱ ጋር ሟጭ ያዝጓድ የሚያዋጣ እነሱ ናቸው ከጥሩ ሳሉ ነው እንኳን የመልካችን ህይወታችን እንዲህ እንደው ቀን ስራ ላይ ምን ላይ አብረን ኑራቸው ሰዎች ጥሩ ሰዎች መሆን አለባቸው ነብዩ ሰለላሁ ዐለይሂ ወሰለም በሌላ አጋጣሚ የጥሩ ሰው ጓደኛና የመጥፎ ሰው ጓደኝነትን በሚገባን ሐዲስ አብራርተውታል انما مثل الصالح وجليس السوء كحامل المسك ونافخ الكير የጥሩ ሰው ጓደኝነትና የመጥፎ ሰው ጓደኝነት ሚስክ ሽቶ ከያዘ ሰው ጋር ጓደኛ እንደመሆንና ወናፍ ወይም ደግሞ ብረት ቀጥቃጭ የሚቀጠቅጥበት ቦታ ጠጋ ብሎ እንደመቀመጥ ነው ሚስክ የያዘ ሰው ገንዘብ ካለ ትገዛዋለህ አንድ ገንዘብ ከሌለህ ይሰጥሃል ሀዲያ ይሄም ትልቅ ነገር ነው ባይሰጥህም ደግሞ ለሱ ለራሱ የሚጠቀመው ሽቶ ጠረኑ አንተንም ያው አብሮ ያጅብሃል ማለት ነው ይሄ ወናፍ ማለት አቅማዳው ጫፉን ይያዝና ወደ ላይ ወደ ታች ሲሉት ንፋስ ያመጣል ተነፍሳል ሲተነፍሳቱን ያንቀለቅለዋል ያን ጊዜ ግን ቃንቄ ታቀላቻል ከሳፍ እየበረረ የሚሄዱ ቃንቄ ይባላል ያ ቃንቄ እየሮጠ ሲመጣ አባያም ከሆነ በጥስ ነው የሚያደርገው ቀሚስም ከሆነ እንደዛው ሽርጥም ከሆነ እንደዛው ሲጋራ የሚያጨሰው ቀሚስ አይታችሁ እንደው ልክ እንደዛ ይሆናል ከብረት ቀጥቃጭ ከሆነ አፍ ጋር የዋለ ሰው አንድ ልብሱ ሱፍ ከለበሰ ምን ካለ እንዳልነበር ይሆናል ልብሱ ሁለተኛ ጠረኑ ጠረኑ ቀላል እንዳይመስላችሁ አላያ ጉዳት ነው የሚያስከትለው ነው ባለሚስኩ ጥቅም ነው የሚያመጣው ነው ጥሩ ጓደኛ ያዘ ሰው ተጠቃሚ ነው መጥፎ ጓደኛ ጋር የዋለች የዋለ እንዲያዋዋሉ እንዳዋዋለው ነው እያሉ ነው ሌላ አንድ በዛር ብኑ ማን ነው ኢብኑ ማጀህ በዛር በሐቂ የዘገቡት ሐዲስ አለ አብዱላህ ኢብኑ አምር ኢብኑ አፍስ ከሚባለው ነብዩ ሰለላሁ ዐለይሂ ወሰለም لا تنكحوا النساء لحسنهن እንደ ውበት አየን ብላችሁ ሴቶችን አታግቡ ሊያጠፏችሁ ይችላሉ ለገንዘብ ብላችሁ አታግባቸው ሊያጠሟቸው ይችላሉ ለዲናቸው ብላችሁ አግቧቸው መልከጥፉ እንደው ምን አይነሳል የምትባለዋ ባሪያ ግን ዲን ያላት ከሆነች ዓለም አቀፍ መልክ ከምትወዳደረው ዲን ከለላት የተሻለች ነች የሚል ሐዲስ አለ ሐዲሱ ግን ሰነዱ ደከምከም ያለ ነው ይላሉ አህመድ ሻኪር የተባሉት ዓለም ግን እስናዱሁ ሷሂህ ብለዋል ይሄን ሐዲስ ضعيف የሚሉ ሰዎች ተሳስተዋል የሚል ነገር አስቀምጠዋል አላየሃል ማነ ሐዲሱ አሁን ከቀራነው ሐዲስ ጋር ተቀራራቢ ነው ውበት አይቶ የሄደ ሰው ነገ አንድ ልጅ ስትወልድ ያ ውበት ይጠፋል ሁሉም ነገር ይጠፋል የዲን ጉዳይ ግን እስከ መጨረሻ ይቀጥላልና ዲን ያላትን መምረጡ ምንም የማያጠራጥር ጉዳይ ነው ነው በነገራችን ላይ እዚህ ጋር የሚያጨው ወንድ ስለሆነ ለወንድ ይናገሩ እንጂ ነብዩ አለይሂ ሰላቱ ወሰለም ሴቶችም ቢሆን አጫሹን የሽሻውን ሰው ቃማቸውን አግቡ ማለት አይደለም እናንተም የመምረጥ እድሉ አላችሁ ሁርያው አለ የመጣው ባል ምን አይነት ባል ነው የማጣራት መልኩን ማየት ዲኑን መጠየቅ ያለው እንቅስቃሴ የአላህን ሀቅ ይጠብቃል አይጠብቅም ከጠበቀ የኔንም ይጠብቅልኛል ካልጠበቀ ለኔም አይሆነኝም የሚለውን ነገር ልትመርጡ መብታችሁ ነው ያው ብዙ ጊዜ የሚነገረው በወንድ ነው ወንድ ስለሆነ የሚያጨው አብዛይ ነው አሁን ተገልጧል መሰለኝ እሺ ቀጥሉ وعنه أن النبي صلى الله عليه وسلم كان إذا رفع إنسانا إذا تزوج قال بارك الله لك وبارك عليك وجمع بينكما في خير رواه أحمد والأربعة وصححه الترمذي وابن خزيمة وابن حبان وعن أبي هريرة رضي الله عنه أن النبي صلى الله عليه وسلم كان إذا رفأ إنسانا إذا تزوج قال بارك الله لك وبارككما في خير رواه احمد والاربعه وصححه الترمذي وابن خزيمه وابن حبان አቡ ሁረይራ ናቸው ሐዲሱን እየዘገቡልን ያሉት አሁንም መቼስ ያቡ ሁረይራ ኸይር ነገር የሚያልቅ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ካነበሩ اذا رفع انسانا اذا رفع انسانا رفع ማለት አንድን ሰው ሳበጃጁት እንደማለት ነው ረፋ ሰው ይባላል በማና አስላሐው አንድ ልብስ አሳመረው አስዋበው ለማለት ረፋ ይባላል አሁን እዚህ ግን የተፈለገው ምንድነው ሰው ማሳመር ስለሆነ ነው ማናው ከቋንቋው ጋር ይሄዳል اذا دعا له بالتوفيق አንድ ሰው አገባ ሲባል ምን እንደምትወስ እንኳን ደስ ያለህ ምን ነገር አለ ይሄ ተርፊ ይባላል አላህ ጋብቻችሁን የአደምና ሐዋ የአልይና የፋጡማ የነብያችንና የአይሻ ወዘተ ይባላል ይሄ ዱዓ ነው ተርፊ ማለት ይሄ ነው አንድን ሰው በማግባቱ ምክንያት ደስታቸውን ሲገልጹለት ዱዓ ሲያደርጉለት ምን ይሉ ነበር ይሄኛው በደል ነው ነው ኢዳ ረፋ ኢንሳን የሚለው ኢዳ ተዘወጀ ማለት ይቻላል ካነ ረሱላህ ኢዳ ተዘወጀ አሐዱ እንደማለት ነው አንድ ሰው አግብቶ ዱዓ ሊያደርጉት ሲፈልጉ አለ ይሉ ነበር ባረከላሁ ለክ አላህ ይባርክልህ ጋብቻህን ወባረከ አለክ ባንተ ላይ በረካውን ያውርድ ለከ ላንተ አለከ ባንተ ላይ ወጀማዓ በይነኩማ ባንተና ባገባሃት في خير አንተንና እሷን ሁለታችሁንም በኸይር ነገር ላይ ይሰብስባችሁ ግንኙነታችሁ የተባረከ ለኸይር ነገር ያድርግላችሁ አንዳንድ ጊዜ ጋብቻው ለተንኮል ሊሆን ይችላል ገና እኮ አርዶ አጠፋ ገሎ አጠፋ ይባላል ስብስብነታቸው ያልተባረኩት አንቺ እንደዛ እንግዲህ ስብስብነታቸው አላህ ለኸይር ያሰባሰባቸው ከሆኑ የሰርጉም ቀን ደስታ ነው ከዛ ቀን ጀምሮ እስከ መጨረሻ ደስታ ነው ስለዚህ ሰዎች ሲጋቡ ዱዓ ልናረግላቸው ይገባል የነቢያችን ሱና ነው ምን ብለን ባረከላሁ ለክ ወባረከ አለይክ ወጀማዓ በይነኩማ ፊ ኸይር ብለን ዱዓ እናረግላቸዋለን ባረከላሁ ለክ ወፊከ ወአለይከ ማለ جعلك ሙባረከን ووضع فيك البركه አንተን በረካ ያርግህ አንተ ላይ በረካን ያስቀምጥ ማለት ነው በረካ ምንድነው አልኸይር ወዚያዳ ጥሩ ነገር መጨመር ማለት ነው ጭማሬ ጥሩ ነገር ማለት ነው ህስያ ሊሆን ይችላል ተጨባጭ በእጅ የምናየው የምንዳብሰው ባይን የምናየው ሊሆን ይችላል በረካው አው معنوي او معنوي ሊሆን ይችላል ማንንም ይነግረኝ እስቲ ተጨባጭ የሆነው የሚታይ የሚጎበኝ በረካና ውስጣዊ የሆነ በረካ ምን ይመስል ሁለታቸው ጋብቻችንኛው ኢማን ኢማን ያው ውስጣዊ ነው እሺ ምርጫው መጀመሪያ ኢማን ያላት ነው የመረጠው ልጅ መውለድ ተጨባጭ ነው የሁለታቸው መገናኘት ንብረት ሊያመጣ ይችላል ሀብት ሊያመጣ ይችላል የሚታይ ሌላው ፍቅር ነው ማዕናዊው ፍቅር ነው በአይናችን የምናየው ነገር እንዳብሰው አይኖርም ግን ውስጣቸው ተደስቶ የሷና የሱ መገናኘት ምን ነው ቀደም ብዬ ቢሆን አንቺን ለማግባት አንዱማ እንደው ገርፏታል ዳው ሚስቱን የት ከርመሽ ነው ብሎ አስቀይሞ እንዳይመስላችሁ የሆነች በርበሬ የሆነ ሴት አግብቶ ሚጥሚጣ ማለት ነው ተመጣው ኑራል እሷ ሙታበት ነው እሷ ሄዳ ሌላ ሴት አገባሉ አይቶት የማያቀው እንቅስቃሴ አየ ከምግብ አዘገጃጀቷ ካቀራረቧ ከምቸቷ ማለት ነው ገረፈ ምን አጠፋው ስትለው የት ከርመሽ ነው ቀደም ብለሽ ለምን አልመጣሽም አለ ይባላል እና ሐቂቀተን አንዳንድ ወንዶች ለካ እንዲህም አለ እንደ የሚሉበት አጋጣሚ አለ መጀመሪያ መጥፎ ካጋጠማቸው ከእንግዲህ ትዳር ውስጥ አንገባም የሚሉበት አጋጣሚ አለ ሴቶችም እንደዛው ከባል መጥፎ ካጋጠማቸው ከእንግዲህ ትዳር ውስጥ አንገባም ይላሉ መጨረሻ ላይ ግን እንደው በይ በይ ይገባል ወይ በል ተብሎ ይገባል አይቶ የማያቀው አይታው ማጣቀው ደግሞ ሲያጋጥም ደግሞ ይሄ ነው በረካ እንግዲህ አያችሁት በረካ ያለው ጋብቻ ለሁላችንም አላህ ይወፍቀን እሺ ከዚህ ሐዲስ የምንወስደው ምንድነው አቅዱ ኒካህ ሶፍቀቱን ሐመቱን ጅደን የጋብቻ ውል የጋብቻ የውል ስምምነት ታቢ አስፈላጊ ወሳኝ የግብይት ውል ነው ሰው በፖለቲካ ላይ እኮ ታንዲ ሀያላ መንግስታት ጋር ሲስማማ ስትራቴጂ ጓደኛ ምን ወዳጅ ሲባባሉ ብዙ ደስታ ይገልጻሉ የፖለቲካ ድጋፍ ስላገኙ ብቻ የጋብቻው ላይ ጥሩ ጋብቻ የገጠመው ሰው ከዛ በላይ ነው ምክንያቱም ጠቅላላ ህይወቱን ነው ከዱንያ እስከ ያለውን ህይወት የሚያስተካክል መልካም ጋብቻ ነው በጣም ደስ በሚለው አሁን ባየነው ዱዓ ማለት ነው አላህ በረካ እንዲያረጋቸው በረካው እንዲያመጣላቸው በበረካ ላይ እንዲሰበስባቸው በረካ የሚለው ቃል ከሊመቱን ጃሚዓቱን ለማዓኒ ሰዓዳ ጠቅላላ እድለኛ ለሚያደርግ ትርጓሜ ለሚሰጥ ሰብሳቢ የሆነ ቃላት ነው መልኩ በሉት ምቾቱ በሉት አገልግሎቱ ከሱ ልጅ መውለዱ ተታሩ መቀጠሉ የሌላቸውን ገንዘብ ማግኘት የሌላቸውን ልጅ መውለድ ልጆቻቸው ጥሩ መሆን ወዘተ እንግዲህ ያን ሁሉ የሚያካትት ነው ይሄ በረካ የሚለው ነገር ስለዚህ ጋብቻ ላይ ሰርግ ላይ የተገኘ ሰው ነብዩ አለይሂ ሰላቱ ወሰለም ባደረጉት አይነት ዱዓ ዱዓ ማድረግ አለበት ወለይሰ ቢዱዓ الجاهليه በጃሂልያ ይደረግ በነበረው ዱዓ አይደለም ምንድነው የሚባለው ስንገር በጃሂልያ بالرفاء والبنين ነው የሚሉት ወለዱ ክበዱ ሀገራችን ላይ بالرفاء والبنين ወለዱ ክበዱ ብሎ ዝም ይላል እና መቼም ያው መካን ካልሆነ ወልዳሉ ይሄኛው ግን ባረከላሁ ለኩ ባረከ عليك ወጀማ بينكما في ኸይር የሚለው ሁሉ ነገር በገንዘቡም በፍቅሩም በልጁም በዲኑም ሁሉን የሚያካትት ዱዓ ነው ነው ሌላው እህቶቻችን ያገባችሁት ያገባችሁትን ብትሆኑ ለምትድሩት ሴትና አንድ ባል ሲያገባት ባገባት ሰዓት የሚያደርገው ነገር አለ اذا افاد احدكم امراه فليما طيب አሁንስ ይሰማል طيب እያልኩ የነበረው ማንኛችሁም አንዳችሁ አንድን ሴት በጋብቻ ካመጣት ወደ ቤቱ ማለት ነው ቅንጥና ቅንጧን የያዛት ቅንጥ ታጋላችሁ የፀጉር መባቀያ የግንባራሽን አካባቢ ቅንጥ ይባላል እሱን ያዝ ያድርግና اللهم اني اسالك خيرها ይበላት ጌታዬ ሆይ የዚችን ያገባኋትን ሴት ያመጣኋትን ሴት خير خيرዋን ጥቅም ጥቅሟን በረካዋን ጠቃሚ ነገሯን እለምንሃለሁ وخير ما جبلت عليه ተፈጥሯዊ የሆነ ጥሩ ነገር አለ وخير ما جبلت ما خلقت ማለት ነው የተፈጠረችበትን መልካም ነገር እለምንሃለሁ እንድታንጸባርቅልኝ እንድታወጣልኝ ለኔ ማለት ነው واعوذ بك من شرها እቺ ሴት ከምታመጣው መጥፎ ነገር ባንተ ተጠበቃለሁ ነው ወሸር ማጅብለት عليه ከተፈጠረችበት መጥፎ ነገርን ባንተ ተጠበቃለሁ ይሉ ነበረ ነው እንደው ዝም ብሎ አግብቶ አምጥቶ hayebal አይደለም ሌላ ደግሞ አንድ ብዙዎች የምታውቁት ሐዲስ ይመስለኛል ኢማሙ አህመድ አቡ ዳውድ ነሳኢ እና ሌሎችም ዘግበውታል ሐዲሱ አምር ኢብኑ ሹዓይብ عن ابي عن جده ነው اذا دخلت على اهلك فصلي ركعتين ያው ምስታገባ ለማለት ነው دخلت ማለት ያው ለማግኘት ስታስብ ሁለት ረካዓ ስገድ ሶሊ ረካዓተይን ሁለት ረካዓ ስገድና ከዛም ثم خذ براس اهلك የሚስትህን የባለቤትህን ቅንጧን ያዛርግና اللهم بارك في اهلي وبارك لاهلي في وارزقني منهم በለህ ዱዓ አድርግ ያሉት ነገር አለና ይሄንም ዱዓ መቅራት ያስፈልጋል ነው ቀጥሉ عن عبد الله بن مسعود رضي الله تعالى عنه قال علمنا رسول الله صلى الله عليه وسلم التشهد في الحاجة إن الحمد لله ونحمده ونستعينه ونستغفره ونعوذ بالله من شرور أنفس من شرور أنفسنا من يهدي الله فلا مضل له ومن يضلل فلا هادي له واشهد ان لا اله الا الله واشهد ان محمدا عبده ورسوله ويقرا ثلاث ايات رواه رواه احمد والعربة وحسنه والترمذي والحاكم وعن عبد الله بن مسعود رضي الله عنه انه قال علمنا رسول الله صلى الله عليه وسلم التشهد في الحاجه ان الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور انفسنا من يهده الله فلا مضل له ومن يضلل فلا هادي له واشهد ان لا اله الا واشهد ان محمدا عبده ورسوله ويقرأ ثلاث آيات رواه أحمد والأربعة وحسنه الترمذي والحاكم عبد الله بن مسعود ታዋቂው ታላቁ ሱሐቢ ናቸው علمنا رسول الله ይላሉ ያ አላህ Subhanahu Wa Ta'ala መልእክተኛ አስተምረውናል التشهد في الحاجه ማለት التوحيد في الحاجه عندي حاجه سناسب ተሸሁድ አሽهد ان لا اله الا الله አሽهد ان محمد رسول الله በማለት የሚቀራ ዱዓ ወይም ደግሞ የጉዳይ መክፈቻ ማለት ነው አንድ ስብሰባ ሊካር ሲል በቁርአን ሊከፈት ይችላል በጥሩ ቃላት ይከፈታል አይ መክፈቻ ማለት ተሸሁድ ማለት እዚህ ያው አሽሀዱ አላ ስላለው ነው እንጂ የመክፈቻ ቃል ኹጥባ ይሄን አስተምሮናል ምን የሚለውን ኢነል ሐምደ ሊላህ ምስጋና በአጠቃላይ ለአላህ ነው የሚገባው አራት አይነት ሸሃዳ ምስጋና አለ ይባላል ሁሉም ለአላህ ነው አላህ ራሱን በራሱ የሚያመሰግነው ሰዎች አላህን የሚያመሰግኑት አላህ ሰዎችን የሚያመሰግነው ሰዎች እርስ በርሳቸው የሚመሰጋገኑት ምስጋና አጠቃላይ መነሻው መድረሻው የአላህ ነው ነህመዱሁ እናመሰግነዋለን ወነስተዒኑሁ ለሚያስፈልገን ነገር ሁሉ ግዚያኛ እንለምነዋለን ወነስተግፊሩ ለወንጀሎቻችን ምህረትን እንለምነዋለን ወነዑዙ ቢላህ በአላህ እንጠበቃለን ሚን ሹሩሪ አንፉሲና ነፍስያዎቻችን ከሚያመጡት ተንኮል من يهده الله አላህ ቀናውን መንገድ የመራው ሰው فلا مضل له مسنا ያጠመውም ومن يضلل አላህን ማን ነው ሰው አላህ ያጠመመው ሰው አላህ ያጠመመው ሰው فلا هادي له ማንም ቀናው መንገድ ሊያስይዘው አይችልም አቡ ጀህል ጠማማ ነው ካፊር ነው በክፍረት ነው የሚሄደው ካለ ማንም ተረባርቦ ያስተካክለው አልቻለም አይችልም እንኳን ይሄ ለአቡ ጣሊብ እኮ انك لا تهدي من احببت ያላቸው ከዛ ወአሽሀዱ አን ላኢላሃ ኢላላህ ወአሽሀዱ አነ ሙሐመድን አብዱሁ ወረሱሉ ይሄ ተውሂድ ቃል ነው ይሄ ስላለበት ነው ይዋልሙና አለመና አተሸሁድ ማለት ይሄ ከዛ ሶስት አንቀጾች ያነባሉ አለ ምን ምን የሚሉ አንቀጾች ናቸው የሚነበቡት ያ ايها الناس اتقوا ربكم الذي خلقكم من نفس واحده وخلق منها زوجها وبث منهما رجالا كثيرا ونساء የሚለውን አንቀጽ ማለት ነው ሱረቱ ኒሳ ላይ መጀመሪያው ላይ የምናገኘው ሁለተኛው ያ ايها الذين امنوا اتقوا الله وقولوا قولا سديدا يصلح لكم اعمالكم ويغفر لكم ذنوبكم የሚለው ሌላው يا ايها الذين امنوا اتقوا الله ወላ ተሙቱ ኢላ ወአንቱም ሙስሊሙን የሚለው ማለት ነው እሱ አንቀጽ ነው እነዚህ ሶስቱ አንቀጾችን ያነባቸው ነበረ ተቁላህ ሐቅ ተቃቲ ወላ ተሙቱና ኢላ ወአንቱም ሙስሊሙና እኒህን ያነባሉ ይሄ እንግዲህ ኹጥባቱል ሐጃ ይባላል ጋብቻ ሊሆን ይችላል ሌላም ጉዳይ ሊሆን ይችላል የጁማ ኹጥባ ሊሆን ይችላል አንድ ነገር ሲታሰብ ኹጥባ ቅራ ይባላል እኛ ጋር ላይሆን ኒካሁን ጨርሰው ምን ብለው ካበቁ በኋላ ነው ኹጥባ የሚቀሩት ይሄ መክፈቻ ቃል ነው ስለዚህ መጀመሪያ ወደ ጋብቻው ሲገቡ ان አልহামዱሊላህ لله ይባላል ከዛ ንሶ ሳንቀጾች ይነበባሉ ከዛ በኋላ እከሊት ልጅን ለአቶ ከሌ በዚህን ያክል መህር ለሚስትነት አጋብቻለሁ የሚለው ይመጣል ከዚያም ባልየው ቀልጠፍ ብሎ ጋብቻውን በተባለው መሰረት ተቀብያለሁ ይላል ኒካህ ታስር አለቀ እቺን ዱዓ ለመቅራት እንግዲህ ብዙዎች ገንዘብ ይበሉባታል ይከበሩባታል ያው ቃዲ ቃዲ ይባሉባታል ብዙ ነገር አለ ይሄ ማንኛውም ሰው ሊቀራው የሚገባ አንድ ሀጃ ስናስብ መክፈቻ ንግግር ልናደርግ ከፈለግን ይሄን ቃል መጠቀም ሱና ነው የነብዩና አለይሂ ሰላቱ ወሰለም መጠበቅ አለብን እና እዚህ ጋር ብዙ ተውሂድ አለ አሁን እዚህ ቀራነው ኹጥባ ላይ انك لا تهدي من احببت ولكن الله يهدي من يشاء ማንም ያጠመ አላህ ያጠመመውን ማንም አያቀነውም አላህ ደግሞ ያቀነውን ማንም ሊያጠመው አይችልም ሸሃደተን ያው ትልቁ ተውሂድ ነገር ነው በእነዚህ ቃላቶች ጉዳያችን መክፈታችን ሱናን መከተል ዱዓውም ከባድ ዱዓ ነው እስቲዓዛም አለው እስቲዓና አለው እስትግፋር አለው በጣም እጥር ምጥን ያለና በርካታ ሐሳቦችን ያካተተ ነው ነብዩ ሰለላሁ ዐለይሂ ወሰለም ኡቲየ ጀዋሚዐል ከሊም ብዙ አረፍተ ነገር የሚያስፈልገው ነገር በአጭር አረፍተ ነገር የመግለጽ አቅም ተሰጥቷል ነብዩ አለይሂ ሰላቱ ወሰለም እሺ ኹጥባ በዚህ መልኩ ይخطባል ይያለንን ካህለ ቀጥሉ وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم إذا خطب أحدكم المرأة فإن استطاع أن ينظر منها ما يدعوه إلى نكاحها فليفعل رواه أحمد وأبو داود ورجاله ثقات ثقات وصححه الحاكم وله شاهد عند الترمذي والنسائي عن المغيرة طيب وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم إذا خطب أحدكم المرأة فإن استطاع أن ينظر منها إلى ما يدعوه إلى نكاحها فليفعل رواه أحمد وأبو داود ورجاله ثقات وصححه الحاكم وله شاهد عند الترمذي والنسائي عن المغيرة وعند ابن ماجه وابن حبان من حديث محمد ابن مسلمة الكعنبي معناته ምንድነው የሚሉን ጃብር ኢብኑ አብዱላህ ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አሉ اذا خطب احدكم المراه ከውስጣችሁ አንዳችሁ ሴትን በሚያጭበት ሰዓት ሚስት በሚያጭበት ሰዓት ሚስት ለማጨት በጀመረ ወይም በገባበት ሰዓት እያጨ ባለበት ሁኔታ ላይ ፈኢንስተጣ ከቻለ የሚያጫት ሚስት ከቻለ አንየንዙረ መመልከት ሚንሃ ከሚያጫት ሴት ማየት ከቻለ ማየድዑሁ ማለት የሚጋብዘውን የሚጠራውን እንዲገፋ የሚያደርገውን ኢላ ኒካሂሃ ያችን ሴት ኒካህ ወደ ማሰር ወደ ማግባት ሊጋብዘው የሚችለውን ሰውነቷን ያው ማየት ከፈለገ ፈሊፋል ይፈቀድለታል ይመልከት አጅነብይናት ተብሎ ማየት አትችልም አይባልም ምክንያቱም ረጅም ህይወት ነው ሰገር የሚያሳልፈው ያን ለማድረግ ትሆነዋለህ አትሆነውም ማየት አለበት ለአንድ ጊዜ ሊያያት ይችላል ሙተነቂባ ሙተሐጅባን ብትሆን ኒቃብስት ብትሆንም ማየት ይችላል ወንዶች ከሴቶች ማየት የሚፈልጉትና ለጋብቻ የሚጋብዛቸው ምንድነው እንግዲህ ልክ ነው ያደረገው አሁን አልገደበው ምን ይሄን ያድርግ አላሉም አንዳቹ ሴት ሲያጭ ከሷ ማየት የሚፈልገውንና የሚጋብዘውን ነገር ለጋብቻው ማየት ከፈለገ አይከለከልም ይመልከት አንዱ መልክ ነው መልክ ምን ላይ ነው የሚታየው ፊት ላይ ነው ትልቁ ነገር ፊት ላይ ነው እርግጥ ያቋቋም የውፍረት የመቅጠን እንደ ሰውየው ይለያያል አንዱ ወፍር አንዱ ቀጭን ይፈልጋል ያገ ፍላጎት ይለያያል ነገር ግን ከቁመትም ካቋቋምም ካረማመድም ሊሆን ይችላል ያ ሁሉ በልብስ ላይ የሚታይ ነገር ነው ዋናው ነገር ፊት ነው ለዚህም ነው ኒቃብ ዋጅብ ነው ብሎ ብዙዎች የሚከራከሩት ከኋላ ሆኖ አይቷት በቃ የመጨረሻ ትሆነኛለህ ብሎ ወስኖ ከፊቷ በኩል ግን አይቶ ካልጣመችው አላህ የፈጠራት መሆን እንኳን እስከሚረሳ ድረስ ያጣጥላታል لقد خلقنا الانسان في احسن تقويم የሚለውን የሚረሱ ብዙዎች አሉ በፊቷ ምን አይባልም ይላል በፊቱ ምን አይባልም ይላሉ ይሄ አይባልም ለሱ አልጣመችም خلاص አትሆነኝም ነው አለቀ እምትሆነው ከሆነ ቻይቷል ይቀጥል ነው እሷም እንደዛው ስለዚህ እዚህ ጋር ማየት የሚችለው ነገር ይመከስ ሲባል ምን ምን ይመክ ጫሞቿን እግሮቿን የገጠር ሙጀል የበላው ከሆነ እዛ ላይቶ ማረጋገጥ ይችላል ኖርማልም ከሆነ እንደዚሁ ጫሞቿ ማየት ይችላል እጆቿን መዳፎቿን ማየት ይችላል እንደገና ጸጉር ማየት ከፈለገ ጸጉሩን በአብዛኝ በእንት ላይ ይታያል ግን ደግሞ እንዳይሸወድ ጸጉሯን ገልጣም ልታሳየው ትችላለች ነው አንዳንዶች አይበቃ የሚለው ነገር ያመጣሉ ጸጉር ላይ ይበቃል የሚለው ነገር ነው የሚሄደው አስፈላጊው ከተገኘ የጸጉር ጉዳይ የፊት ጉዳይ እነዚህ ሰውነት ወሳኞች ነገሮች ናቸው እንደው ከታች ከቅልጥሟ ወደ ታች ማየት ይችላል ከዛ ውጭ ግን የለም እሺ ምሽ live እናሳልፍ አንድ ወር ሁለት ወር የሚባል ነገር የለም ያ የካፊሮቹ መንገድ ነው የሰይጣን መንገድ ነው ከዚህ ውጭ አይቻም ለመተያየት ራሱ ከህቶቿ ጋር ወይ ከወንድሞቿ ባሉበት ወይ አባቷ ባለበት ነው ሌሎች ሴቶች ተሸፋፍነው እሷ ግን በሚፈለገው ሆና ልትቀርብ ትችላለች እንጂ አንድ ክፍል ገብተው ሻይ ቤት ሄደው የሆነ ክፍል ይዘው እንደዚህ ብዙ ጊዜ ማሳለፍ ላ አይፈቀድም ማየት ይፈቀዳል አንድ ጊዜ አለቀ በአካል ማየት ካልቻለ በቪዲዮ ላይ ይችላል ለጋ ብቻ ተብሎ ሌላ አላማ ሳይኖረው ያቺንም ያችን ለማየት ሳይሆን ትሆነኛለች አትሆን እንደውም በሌላው ከተስማምተው ነገሮችን አውርተው በቃ በዚህ እንግባባለን ስለዚህ እንታይ ነው የሚባለው እንጂ ቀድሞ አይቶ አይደለም መረማመጃ የሚያደርጉ ብዙ ወንዶች አሉ መፈረጃ የሚያደርጉ እንደዛ አይደለም ትክክለኛ እቺ ሲል ልኮን ይችላል ሰው እንደነገረ እንደምትሆን ነው የተረዳሁትና በቃ የመጨረሻ ልያትና ከሆነችኝ ይቀጥልበታል ነው የሚባለው እንጂ ሌላ ነገር አይፈቀድም ነው እሺ እዚህ ጋር አደራ የምንለው ነገር ኸልዋ የሚባል ነገር ብቻቸውን ክፍል መግባት አይቻልም ነው ማይደኡ ኢላ ኒካህ ተቀደማ ነዳ ኢላ ኒካህ ወደ ጋብቻ የሚጋብዝ አቅድም ቀርተን ለራሱ ቱንከሁል መርአቱ ለ40 አልማል አልሐሰብ አልጀማል አዲን መልክ የፈለገ ሰው መልኳን ወደም አይቶ ያግባ ወይም ደግሞ ሰዎች ያዩዋ ሴቶች ካሉ ያለውን ነገር ቁጭ አድርጉለት በዛ መልኩ ያግባ ማለት ነው ዲን የፈለገም በዲኗ ላይ ምን እንደሆነች ምን እንደምትቀራ ምን እንደምትማር ምን የጾማን ጉዳይ የሶላቷ ጉዳይ ሁሉ ነገር መጠየቅና ማጣራት የሚቻል ነገር ነው ቀላል ነው እስኪ ጨርሱ ለማንኛውም የሚመጣ አለ መሰለኝ ولمسلم عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال لرجل تزوج امرأة أنظرت عليها قال لا قال اذهب فانظر إليها መተጫጨት ላይ ብዙዎቹ ሳይተያዩ ይተጫጫሉ ሳይተያዩ ተጫጭተው ምን ብለው ጨርሰው ቀን ቆርጠው ምን ብለው አብቅተው የሰርጉለት ይችላል እንዴ ያጨፋት ለተላከለ ፎቶ ይሄ አይደለም ማታ ንካህ አስረጧ የተፋቱ አውቃለሁኝ ያሳየች ፎቶ ሌላ ፎቶ ነው አለ በአካል አላየም ማለት ነው እ ሌሎችም ያለቀቀሱ አሉ ብዙ ያለቀሱም አሉ አንዳንድ ልጅ በቴሌቪዥን ማሳወቂያ ያይና እሱን ካላመጣችሁ ይላል ሲመጣለት ይሄን አይደለም ያየሁት ይላል እዛ ቴሌቪዥን ላይ ያዩት አምጡ ይላል እና በደንብ አይቶ መሄድ ያለበት በደንብ አይታ መግባት አለባት ነው ولمسلم عن ابي هريره رضي الله عنه ان النبي صلى الله عليه وسلم قال لرجل تزوج امراه የሆነ ሰው ነበር የሆነ ሴት ያገባ አገባው አላቸው ኒካ ታሰረ ማለት ነው አነ ضرت اليها አሉት عليها سواء اليها انا ضرت اليها ወደርሷ ማየት ሞክረሃል አይተሃታል ተፈርጀሃል قال لا አላየሁም አለ ድሮቹ መሻላ የሚፈሩ አይደሉ ለማግባት እኮ አስበው ሳያይ ሊያገባት ማለት ነው ሰው ማያገባትን ስንት ስንት እንትን ይላል قال لا አላየሁም ያ رسول الله አላቸው قال اذهب بل ሂዳሁን ቀጥላሉት فانظر اليها አይተሃናሉ ከመገናኘት በፊት የዋናው ስር ከመድረሱ በፊት ሂድና አይተሃት ትሆናለህ አትሆንም ወስነ እማቶን ከሆነች እሽም ብትልህ ኒካው ቢታሰርም ሊቀር ይችላል ማታቸው ሆኖ እዚህ ጋር ሐዲሱ ሙስሊም ነው እንግዲህ ሶይ ሐዲስ ነው አሁን እዚህ ጋር ተዘወጀ ማለት ካገባት በኋላ ነው ወይ አይ አጭቶ ስለመጣ ነው አጭ ሄደው ቡና ጠጥተው መጥቶ የለ ተረክበው ያው አንተና ፍቃደኛን ተባብለው ማንካው ገና ነው ተዘወጀ ይባላል بمعنى خطبه አጫት ለማለት ነው ማጨትን በጋብቻ የገለጸው ባገባ ጊዜ ወይም አግብቶ ያለው ቢዕቲባሪ ማየኩን ነገ የሚሆነውን በማየት አጭቶ ከመጣ አገባ ከለ እኮ ይባላል ውሸት አያስብልም ይሄ ነገ የሚሆን ስለሆነ ነው ለምን ተስማምተው ጨርሰው መተዋላ باعتبار ما يكون وهذا متعين ليفيد الامر بالنظر اليها ሄዶ ማየቱ ትርጉም እንዲሰጠን ከፈለግን አጭቶ ተስማምቶ ነው የመጣው ስለዚህ ዋናው ከመሆኑ በፊት ሄድና ያታሉት ያው ان الجمال الظاهريه مطلب من مطالب النكاح ከጋብቻ ላይ ከሚፈለጉት አካላዊ መልክም ስለሚፈለግ ነው ዋናው ነገር የጸባይ የድን ጉዳይ ቢሆንም ሲያውት ያላማረ ምን አይልም ይላሉ እይታውም ደግሞ ውበት ያለው ያማረ መሆኑ አስፈላጊ ነው مرغوب في امر مرغوب فيه አንዳንዶቹ ከዲን በላይ አብልጠው ቢወስዱትም መቼም አያስፈልግም አንልም ሊያስፈልግ ይችላል መልክም ቢሆን ነው እንግዲህ መልክ مرغوب فيه ከሆነ አንድ ሰው እቺ ሴት መልክ የላትም ብሎ የሚጠላ ከሆነ ሊያያት የሚጠላት ከሆነ ጋብቻው ጋብቻ ሆኖ ሊቀጥል አይችልምና ነው ያው ስታያት የምታስመረቅ የምታመረቅ የምታስደስትህ ስታዛት መርሃባ የምትለው ምናምን የሚል ሐዲስ ደግሞ ይመጣላል ኢንሻአላህ እንደምትመጣ የሆነች ሳኮ ማለት ነው انظر اليها ሂድና እያት የሚለው ላይ فانه احرى ان يؤدم بينكما من حديث ሞሌላ አለ فانه احرى ይበልጥ የተገቡ ان يؤدم بينكما በመሐከላችሁ የመቀጠሉ የመዘውተሩ ጉዳይ አስፈላጊ ነውና ሄደህያት አቅረብ الى الوفاق والاتفاق ለመስማማት የሚያስችላችሁ ነገር መታየቱ ኸይር ነው ብለውታል ነው ويثبت هذا الحكم للمرأه على الظهور ራሱ ይሄ ለወንድ የምንሰጠው መመሪያ መተጫጨት መተጫጨት ላይ ሄዶ ያያት ምን ይበላት የሚለው ነገር ለሴቷም እንደዛው ነው فانها تنظر الى خاطبها فانه يعجبها منه ما يعجبه منها يعجبها منه ما يعجبه منها አው እሱ ከሷ የሚፈልገው ነገር እንዳለ ሁሉ እሷም ከሱ ደስ የሚያስ ነገር አለ ማለት ነው ይሄን ከዛው ከሐዲሱ የምንወስደው ነገር ነው ሌላም አንድ ሴት ይሄን ባል አፋቱኝ አልፈልገውም አለች ቀጥ ምንድነው ሲሏት አይ አኻፉል ኩፍር አለች እንደው እሱ ጋር ከቀጠልኩኝ ኩፍር ፈራለሁ አለች ኩፍር ማለት ያው መቼም እስላምን ቀይራለሁ ማለት አይደለም የባልን ሐቅ አልወጣም ካለ ጥላቻ አንፃር ካለ መፈለጊያ አንፃር አላታው ሄኮት ከጥላቻ አንፃር ውለታውን ላልከፍል ሐቁን ላልወጣ እችላለሁና ኩፍር ይመጣብኛል ይቅርብኛል ሴት አለች ይሄ የሚያስመድነው አይታ አልጣማትም انه يباح لها ان تنظر الى اما الرجل فلا ينظر الى الا لحاجه ወንድማ ያላስፈላጊ ላይ አይበቃለትም ያው ሊያገባ ሲፈልግ እንጂ ነው ሴቶችም ቢሆን ያው በጣም በሸህወት አይፈቀድም ቢዱን ሸህወትን ግን حرام አይሆንም ነው ያው አይናችሁን ጨፍኑ የሚለው ነገር አለ በስሜት እንዳትመለከቱ ለማለት ነው اذا خطب احدكم فلا جناح عليه ان ينظر منها من الحديث مؤلف አንድ ሰው ማጭ ሲፈልግ ከሷ ማየት ያለበት ነገር ቢያይ ምንም ችግር የለውም اذا القى الله في قلب امرئ خطبه امراه فلا باس ان ينظر اليها እቺን ሴት ማጨት አለብኝ ካለ የሆነ ነገር ማየት አይከለከልም ይሄን ሲሉ ባዘቦቱ አጅነብይን ማየት አጅነብያን ሴት ማየት አይፈቀድም ማለትም በግልጽ ያሳያል ሐዲሱ ነው ሌላው እንግዲህ መታየት ጉዳይ ላይ ለጋብቻ መታየት ይፈቀዳል ያልና አሁን እንግዲህ ሌላስ አንዳንድ የተጠቀሱ ነገሮች አሉ በፍቃዎች የሚያነሷቸው ነዘሩ الرجل البالغ لما تشتهى كعجوز በጣም አሮጊት የሆነችን ሴት ቢመለከት በጣም ጸያፍ የሆነችን ሴት ቢመለከት ፊቷን ነገር ችግር የለም ብለዋል ነው አንዳንድ ወቃዎች ደሞ አንዳንዶች ላ ለኩል ሳቂት ለሐላቂ ይላሉ ሽማግሌ የምትሆን ይፈልጋታል የወደቀ ንቃ የሚያነሳው ሰው አለ ስለዚህ ምንም ማንዙር ዙራያትም የምትባለዋን ሴት እንሞትላት የሚለው አይጠፉም ማለት ነው ሌላው نظر الرجل للشهاده على الاجنبيه ለምስክርነት እንደው ብዙ ጊዜ ምስክርነት ላይ እኒህ ካለ ቁጭ ብሎ ምስክር ሲሆኑ አንዳንዶች አያፍሩም ምንም የማያውቋትን ሴት የማያውቁት ነገር ላይ ገብተው ምስክር እንሆናለን ብለው የሚሉ ሰዎች አሉ ምስክር ማለት እኮ እከሪትን ማቃትን ሴት እከሪት ያገባት እከሪት ሲድረው አይተናል እኮ ሰምተናል ነው ለምስክርነት ማየት ይበቃል ተብሏል فيجوز نظره الى وجهها وكفيها ማያውቃት ሴት ላይ እንዳይመሰክር የሚያቀት ለማድረግ አንድ የፊቷን ላይ ይችላል ለማየት ለማጨት እንደሚያያት ሁሉ ማለት ነው ያው የሚታየው ያው ካንገት ከፊት ከእጅ ከጫማ ወጭ ያለ ነገር አይደለም ሌላው ዘመዶች የሆኑትን ሴቶች ወንዱ ሊያይ ይችላል ከዘጠኝ አመት በታች የሆኑ ሴቶችን ምናምን የሚያገር አለ ያው በሰብ የሰብ ነው ወንድን ወንድ ማየት የሚከረከበት አጋጣሚ አለ ደግሞ ምን ይመስላችኋል አንዳንድ ወንዶች ሴት የሆኑ ወንዶች አሉ ከሴት ማን ለያቸው ማለት ነው ጺም የሚባል ነገር ያልፈጠረባቸው ጺም የሚባል ነገር ያልፈጠረባቸው ያው ለአንዳንድ ሰዎች ስሜት ሊቀሰቅሱ ይችላሉና እነሱ ማየት አይበቃም እስከማለት ይዋል ኦሮሞች አላየህል ብዙ መሳል አለው ቀጥሉ መታየትን ከማለፌ በፊት አይኖች ዚና ይሰራሉ የሚል ሀዲስ አለ እጆችም እግሮችም የሚል አለ እና የአይን ዚናው ምንድነው አንነዘሩ ማየት ነው ተባለ ስለዚህ አጅም ይሆን ሲሰት አይመልከት ለማለት ነው ካየ እንደዚህ ነው ይቆጠራል ነው ሌላው ان النظر سهم من سهام ابليس አሉ እንደዛ ተኩሮ አንድና አጀብ ማየት ከኢብሊስ የሆነ ጦር ነው ኢብሊስ የሚወረውረው ጦር ነው ማለት ነው መስሙም መርዛማ የሆነ ስለዚህ የመርዛማ እይታ የሰይጣን የኢብሊስ ጦር ነው ከተባለ فمن تركه ይሄን አጅነቢ ማየትን የተወሰው ሚመኻፈት الله አላህን ፈርቶ የተወሰው አብደለሁ الله ኢማናን አላህ ኢማን ይቀይርለታል ይለውጥለታል ኢማን ይሰጠዋል በዛ ፈንታ ማለት ነው يجد حلاوته في قلبه የኢማንን ጣም በቀልቡ ውስጥ ያገኘዋል በቀልቡ ውስጥ አንዳንዶች እኮ እንደ ሴት የሚሸፈኑ ወንዶች አሉ እኮ ላለማየት ላለማየት እስከዚህ ድረስ ናቸው ስለዚህ ማየት ጠልተው አይደለም ማየት ሊፈልጉ ይችላሉ ነገር ግን አላህ ከልክሎታል ከሚል አንፃር ላለማየት ይጥራሉ ያን ጊዜ አላህ የኢማንን ጣዕም በቀልባቸው ላይ ያመጣላቸዋል ብሏል ሴቶች መሆን ወንዶች መሆን وعن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم لا يخطب أحدكم على على خطبة أخيه هل يترك خاطب قبله أو أو يأذن له متفق عليه واللفظ للبخاري طيب وعن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم لا يخطب دعوان بسكون لا يخطب احدكم على خطبه اخيه حتى يترك الخاطب قبله او يأذن له متفق عليه واللفظ للبخاري عبد الله بن عمر ናቸው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አሉ ላ يخطب እንዳያጭ ማጨት የለበትም ማለት ነው ለና ለና ህያ ትባላለች ከልካይ ላም ትባላለች ላ يخطب የገባችበትን ቃል በስኩን እንዲነበብ በጀዝማ እንዲነበብ ታደርገዋለህ ላ يخطبنا لا يخطب ትርጉም ይለያያል ለናህያናት ከተባለ ምን ማለት ነው እንዳያጭ ማለት ነው ማጭት የለበትም ማለት ነው ናፊያ ከሆነች ግን ላ يخطب አያጭም በዶ መካነበብ ነው ማለት ነው ላ يخطب እንዳያጭ አሐዱኩም አንዳችሁ على خطبه اخيه በወንድሙ ማጨት ላይ ተደርቦ እንዳያጫረት ይያሉ የማጨት ማጫረት አለ አንዴ በገንዘብ አንዴ በወገን አንዴ በምን ሙስና ሁሉ አለው ጓደኛው እንደገባ ያወቀ ዘመዱ እንደገባ ያወቀ ያካባቢ ሰው እንደገባ ያወቀ በምን ልቅ ደሞ በማን ብዬ ልቅ ደማ ልቅ ሰዎች ማን ነው ተሰምተ ያለው ቤተሰብ ላይ ይልና ሩጦ ይሄዳል አይቻርም በዚህ ነገር አንዳችሁ በወንድሙ ማለት የእናቱ ልጅ ማለት እንዳይመስላችሁ የዲን ወንድሙ ማለት ነው አላ ኺጥበቲ አኺ ፊ ዲን እሱ ላይ ተጨምሮ መግባት የለበትም እስከ መቼ ነው ከላው حتى يترك الخاطب ለማጨት የገባው ሰው እስከሚተው ድረስ አልፈልጋትም ብሎ ቀብለውማ ከሱ በፊት የገባው ሰውዬ ትቶ እስከሚወጣ ወይ ደግሞ ሊሰጡት አልቻሉም ቤተሰቦች ሳምሸራለችውም ያለው አማራጭ የምትፈልጓት ሰዎች ግቡ ነው አው يأذن له ወይ እስከሚፈቅድለት ትቻታለሁ መግባት ትችላለህ ብሎ እስከሚፈቅድለት ማለት ነው እስከዛ ተደርቦ ማጨት አይቻልም متفقون عليه ቡኻሪና ሙስሊም የዘገቡት ነው ቃላቱ ቅንብሩ የቡኻሪ ነው انما المؤمنون اخوه ነው እንግዲህ አረብና አጀም ሊሆን ይችላል እ ባንጋሊና ሀበሻ ሊሆን ይችላሉ ሙስሊም እስከሆነ ድረስ ወንድማማች ይባላሉ انما المؤمنون اخوه ስላለ والمؤمن للمؤمن كالبنيان ብለዋል እንደ ብሎኬት እንደ ፌሮ የሚያዝ ነገር ነው ወላ يحدكم حتى يحب لاخيه ما يحب لنفسه ነው ለራስ የምትወዳትን ወንድም ሀይቶ ቢያገባትም ውደድ ላንቺ የምትፈልጊውን ሸበላ ወንድ ለህትሽም ተመኝላት ይሄ ነው ኢማን ማለት ከራስሽ የሚያበልጥ ማብለጥ አለ ደግሞ ራሱ ያ እንኳን ቢያንስ ደግሞ ለራሳችን የምንወደውን ለእህቶቻችን ለወንድሞቻችን ልንወድ ይገባል እንዲሁ ለራሳችን የምንጠላውን ለወንድሞቻችን ለእህቶቻችን ልንጠላ ይገባል ነው አላየሃል አንድ ሰው ማጨቱ መግባቱ ከታወቀ እስከሚወጣ እስከሚተው ወይ እስከሚፈድ ድረስ መጨመር አይቻልም ነው طيب አንድ ሰው ከፊት ሊያጭ ገብቷል አሁን ደግሞ በያው በመጀናጀን በእንት ሆኖ ይላ አይታወቅም ማን እንደገባ ማን እንደወጣ አይታወቅም እንደ ባላለሽ ብሎ ይጠይቃት እንደሆነ እንጂ ጨኛለሽ ብሎ ይጠይቃት እንደሆነ እንጂ አይታወቅም ብዙ ጊዜ ሳያቅ ቢገባ ወንጀለኛ ያደርገው ሰው መጠየቁን መግባቱን ካወቀ ነው ክልክል የሚሆነው ያላወቀ ሰው አጣርቶ ወይ መግባት አለበት አንድ ወይም ደግሞ ቀጣ ገብቶ ያው ይነገረዋል ማለት ነው ለምንድን ነው ይሄ የተከለከለው ገበያ ላይ አንድ ቃል እንገዛ ስንል አንዱ በላሽ ላይ መጥቶ አጫቶ ቢወስድብን ያንን ሰው ሰው አድርገን ወደፊት እንቀጥላለን እንኳን ትዳር ላይ ስለዚህ የፈለኳትን ሴት ቀምቶኝ ላጫት የፈለኳትን ሴት በላይ ላይ አጫርቶ ወስዶብኝ እኔ ዲሃ ሆኜ እሱ ሀብታም ሆኖ አሸነፈኝ አይደለ እድሜ ልክን አረሰው ያን ሰውዬ ስለዚህ እስላም ትኩረቱ ምንድነው የመጀመሪያውን ሰው ሁለተኛ የሚያጨውም ሰው ነበረ መቀያየም የሚያመጡ ነገሮችን እያራቀ ነው እስላም ጎሚ የሚያመጣ መኳረፍ የሚያመጡ ነገሮችን ትልቁ ደግሞ እንደው ማህበራዊ ጉዳይ ላይ ችግሩ የሴት ጉዳይ ነው ይገርማቸዋል አንድ ቀበሌ ውስጥ አንድ ባል ከፈታች መልሳ ዘው እንዳታገባ ይላል አገራችን ዘው ለምን ያው ሚስቱ የፈታት ሚስት ጓደኛው ካገባ እዛ ቤት ድርሽ አይልም ሰውየው እዛ አካባቢ ጭራሽ እየተራራቀ ይመጣል ተብሎ ተፈርቶ ነው እንጂ ሸሪዓው ወንድሙ የፈታትን ማግባት ይቻላል ግን መራራቅ እንዳይመጣ ጎሚ እንዳይመጣ ያንዱን አይብ አንዱ እንዳያወጣ ለዛ ተፈልጎ ነው ይለና ግሳታችን ያልቋል የሰው ሰዓት እንደነሻማ ከመጪው ሐዲስ ረጅም ሐዲስ ነው ማሻአላ ጥሩ ቦታ ነው ያቆም ነው አላህ ይቀበላል